عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى عندنا ملا في صلاة في صلاة الظهر في صلاة الظهر صلاة صلاة صلاة صلاة الظهر من يورانون سبق حديث أبي سعيد الخدري رضي الله عنه عند مسلم سبق ساكن لقرة المحل نعم ماشي فانت درجة قرآن لك فكينا فاتحة لي سنايو قرآن الحمد لله رب العالمين سيل عند نلال الرحمن الرحيم ولد مالك يوم الدين صوص إياك نعبد وإياك نستعين أراد اهدنا الصراط المستقيم أمس صراط الذين أنعمت عليهم سدست غير المغضوب عليهم ولا الضالين ثبات ثمان يا رب فزهن في قطرة من الملوك الحمد لله من جمرة يملك ይህንን صراط الذين أنعمت عليهم جدا غير المغضوب عليهم ولا الضالين እንደዚህ የተለያዩ في الله አሁን بسم الله الرحمن الرحيم عند بلوم المقدس የሚቆጥረው በአንዳንድ መጽሐፎች ተኪዶ ነው። ይህንን ኪላፍ ብስሚላህ ራህማን ራሂም ሲፈስሩ ኢብኑ ከሲር የመጀመሪያ የተፍሲሩ መግቢያ ላይ ኪላፉን አምጥተው ራጅሁን ያስቀምጣል ኢብኑ ከሲር ራሂመሁ ሌላ ጥያቄ አለ ከዚህ ጋር የለም ነበር خير انجري هي في صلاة الظهر ያለ ነው يمنا يو صلاة الظهر بتملكته يالو صلاة الظهر بتملكته يالو سبق حديث أبي سعيد الخدري رضي الله عنه عند مسلم مسلم زندع يا أبي سعيد الخدري رضي الله عنه حديث ألف ألا لا أن النبي صلى الله عليه وسلم كان يقرأ في صلاة الظهر في الركعتين الأولى النبي صلى الله عليه وسلم بمجمرة وشهولة ركعة صلاة الظهر لي يكروا عند نبرنا في كل ركعة بي ركعة قدر ثلاثين آية بي ركعة مالك بمجمرة وركعة ثلاثة آية بهلة يوم ركعة عند زهو ثلاثة آية يكروا نبر وفي الأخرين بمجرشة وشهولة بصوصة يوم نبارة يوم ركعة قدر خمسة عشر آية የዛን ግማሽ ከሰላሳ አያ ግማሽ እንግዲህ አስራ አምስት አያ ነው። አስራ አምስት ያክል እንደሚቀሩ አሳልፈናል። ይሄ ታዲያ አንዳንዴ አንዳንዴ ሶስተኛና አራተኛ ረክዓ ላይ ቢቀራ ችግር የለውም ማለት ነው። አብዛኛው ጊዜ ግን ያው እንዳልቀሩ እንደነበረ ፋቲሓ ነው የሚቀረው። رواه مسلم مسلم رواه مسلم مسلم أورتوا ሌላ ሐዲስ ደግሞ عن أبي سعيد الخدري رضي الله عنه كأبي سعيد الخدري الله كم سلولتنا قال لقد كان صلاة الظهر ሰላተ ዙህር ነበረ ትቋሙ ይቋቋም ነበረ። ፈየዝሀቡ ዛሂቡ ኢለል በቂዒ ኢቃማ ተደርጎ ማለት ነው። ተቋቁሞ ሰላቱ ፈየዝሀቡ ዛሂቡ ሀጅ ይሄዳል ኢለል በቂዒ በቂዕ የሚባል አሁን እንግዲህ ከነቢያችን ዓለይሂ ሰላቱ ወሰላም ዘመን ይዞ እስከ ዛሬ ድረስ መቃብር ስፍራ ነው ይሄ በቂዕ የሚባል እዛ በቂዕ የሚባለው ሩቅ ስፍራ ነው። እዛ ይሄዳል። ፈየቅዲ ሐጀተሁ ሐጃውን ይፈጽማል። ያው እንደ አሁኑ የተመቻቸ ነገር በጊዜው ስላልነበረ ثم ከዛ የተወضኡ ውዱእ ያደርጋል አንድ ሰው ثم يأتي ይመጣል ወረሱሉ ላህ صለ ላሁ ዐለይሂ ወሰለም ፊ ረክዓት ልኡላ ነቢዩ صለ ላሁ ዐለይሂ ወሰለም በመጀመሪያው ረክዓ ውስጥ ነው ያሉት ሚማ ዩጠዊሉሃ በጣም ከማርዘማቸው የተነሳ ይሄ እንግዲህ ሶላቱ በረካ ነበረው የዛ ጊዜ ቀስ ብለው ነበር ረሱሉ ዐለይሂ ሰላቱ ወሰላም የሚያሰግዱት ይላል። እዛ ነው በቂዕ ሄዶ አንድ ሰው ሀጃውን ፈጽሞ ውዱእ አድርጎ መጥቶ ከነቢዩ ጋር የመጀመሪያው ረክዓ የሚያገኝበትም ሁኔታ ነበር አንዳንዴ ማለት ነው። روى مسلم مسلم أورطوال عن جابر بن سمرة كجابر بن سم عن جابر سلاله عن جابر بن سمرة رضي الله عنه قال لكان النبي صلى الله عليه وسلم يقرأ في الظهر بالليل إذا يغشى ظهر ليل والليل إذا يغشى النبي صلى الله عليه وسلم يقرأ نبره وفي العصر نحو ذلك عصر لذا عينت بك إيه قرأ أن سبح اسم ربك الأعلى منام وفي رواية يقرأ في الظهر بسبح اسم ربك الأعلى من ميلاد الظهر ليس يسبح اسم ربك الأعلى يقرأ نبره ورواه أبو داود بنحوه أبو داود يهنن بمسألة ورتوطل وزاد بايهون تمرال والصلوات صلوات وشي كذلك لك اندزاوناتشو إلا الصبح صبح سكر فإنه كان يطيلها صلاة وشن عند الزمن برمسة قدس ما لنه بالنزيه مثلا أبضان يوم بذي عن بذي صلاة وشن عند الزهن والليل إذا يغشى إذا الشمس يمساسل والشمس والضحى النزيهن يمساسلونات إلا الصبح صبح سكر فإنه كان يطيلها صبح يارز منبر لك لنام صلاة هنا عند عندي አንዳንዴ ረሱሉ ሰለላሁ ዐለይሂ ወሰለም ረዘም ያደርጉ ነበር። ሌላም ሰላት አንዳንዴ ረዘም ያደርጋሉ። ሐጃ ሲመጣ ደግሞ መጀመሪያ ከነበረው ራሱ ያቺ ወዱሃዋ ራሱ ረዝማ ቁል ሁወ አሐድ የሚቀራበት ጊዜ ሊመጣ ይችላል። ገባናል? እንደ ሐጃው ማለት አንድ ሰው ውጪው እንዳለ አለሙ ሁላ እዚህ አንዳንድ መስጂዶች እንዳለው ማለት ነው። ሌላ ሀገር እዚህ እንኳን መስጂዱን አልሞላ ብለው ውጪው እንዳለ ተራዊህ ይቆማል። በዚህ ዶፍ ይዘላል። ዶፍ እየዘነበ ሰውየው እዛ ማቆሚያ ስፍራ ላይ እስከምደርስ ብሎ ይቀጥላል ማለት ነው። ገባናል? ይህ አሁን ችግር ነው። ሸሪዓውን አለመገንዘብ ነው ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም ትንሽ ልጅ ጮኸ ብለው ሰላቱን ያፈጥኑታል። ሀጃ ሲመጣ ሰውየው ቶሎ ብሎ ይህንን ሀጃ መፍትሄ መስጠት አለበት። ከፊት ያለ ሰው ከፊት ያለ ሰው ቶሎ ብሎ ሀጃ ይህንን መፍትሄ መስጠት አለበት። ልክ የዝናቡን ድምፅ እንደሰማ መሆን የነበረበት አላሁ አክበር ብሎ ሩኩዕ ማለት ከዛ አንድ ተስቢህ ብሎ ሰሚ አላሁ ቶሎ ቶሎ ብሎ ጨረሰና ሰዎችን ከዝናብ ስር ማሸሽ ነው እንጂ እሱ ገና ማቆሚያው ላይ እስከሚደርስ ድረስ ይላል። ሰው ስለ ሞባይሉ ነው የሚያስበው። ሞባይል የተበላሸ ውሃውን ውሃው ገብቶ ገብቶ ኪሱ ሞቶ የመሳሰለ ማለት ነው። አሁን የዚህ አይነት ሶላት ምንድን ነው ፋይዳ ያለው ማለት ሰውን ምን ውስጥ ሀሳብ ውስጥ ሌላ ሀሳብ ሰላት አይባልም خير ወረዋሁ አቡ ዳውድ አቡ ዳውድ ቢናሕዊሂ በመሰለው በዚህ አይነት አውርተዋል ወዛደ ባይሆን ጨምሯል ወሰለዋቲ ሰላቶቼ ከዛሊከ ሌሎችንም ሰላቶች እንደዚሁ ነበር የሚሰግዱት ኢላ ሱብሐ ሱብሐ ሲቀር ፈኢነሁ ካነ ዩጢሉሃ ሱብሕን ያስረዝሙ ነበር ረዋ ነሳኢዩ ይህ እንግዲህ አራተኛ ሐዲስ ነው ከጀመርክ نسأي ورتوال عن البراء رضي الله عنه كبراء الله من كمس رسول الله سنة كنا نصلي خلف النبي صلى الله عليه وسلم الظهر كنبي صلى الله عليه وسلم جربا ظهر سجد نبر فنسمع منه الآية بعد الآيات آية فنسمع ان سما نبر منه كساتشو الآية آه، آيات آيات آية مالت القرآن أنكتن ان سما نبر እሺ ባዕደል አያቲ ከአያቶች በኋላ ባዕደ በዳል ነው የጻፈው። ያ ከሆነ ባዕዷ የሚል ከሆነ ደግሞ በባድ ከሆነ የጻፈው ባዕዷ ማለት ከፊል አያቶችን እንሰማ ነበረ ሚን ሱረቱ ሉቅማን ማለት ነው። ከሱረቱ ሉቅማን ከፊል አያቶችን ያሰሙን ነበረ ባዕዷ በሚል ካለ ማረጋገጥ እንችላለን። منه الآية آية والذاريات كذاريات لماذا إن شاء الله وروى النسائي نسائي ورتوال أيضا بدقامي عن أنس كأنس رضي الله عنه قال اللهم كم سلتنا ليلا إني صليت مع رسول الله صلى الله عليه وسلم الظهر فنبي صلى الله عليه وسلم قال ظهرا سجدكني فقرأ لنا لن يتأروا سجدون مرة بهاتين السورتين في الركعتين بهلت ركعوች በእነዚህ ሁለት ሱራዎች አሰገዱን አለና سبح اسم ربك الاعلاና هل اتاك حديث الغاشيه በዚህ ነበር ያሰገዱን አለ ظهر ሲያሰግዱ በምን ሰማ ከተባለ አንዳንድ አያቶችን ረሱሉ አለይሂ ሰላቱ ወሰላም በግልጽ ይቀሯቸው ነበረ በቃ የተለያየ እንትን ፈሱል ባሪም ላይ ምንም ላይ ያስቀመጠው ፈነስማዑ ሚንሁ ልአየተ ባዕደል አያቲ ከአያ በኋላ አያን እንሰማ ነበረ ባዕደ ነው የሚለው በባድ አይደለም በዳል ነው የተቀመጠው ማለት ነው خير وروى أيضا بدقام ورطوال عن جابر بن سمرة رضي الله عنه وروى النسائي أورثوا كما كجابر بن سمرة رضي الله عنه أن النبي صلى الله عليه وسلم نبينا عليه الصلاة والسلام كان يقرأ في الظهر والعصر عصرنا الظهر لما لنا يقرأ نبركو بالسماء ذات البروج والسماء ذات البروج والطارق عندهم نوم وسماء الطارق እና ወነሕዊሂማ እነዚህን የመሳሰሉ ማለት ነው እዛው أوساط المفصل የምንላቸው በእነዚህ ቀሩ ነበር። وهو عند أبي داود ይሄ አቢ ዳውድ ዘንድ አለ አይን በድጋሚ روى أبو داود አቡ ዳውድ አውርተዋል عن ابن عمر رضي الله عنهما ከዓብዱላህ ብን ዑመር አላህ መልካም ስራቸውላቸውና أن النبي صلى الله عليه وسلم سجد في صلاة الظهر ነቢዩ صلى الله عليه وسلم ሰላት ዙሁር ላይ ስጁድ ማድረጋቸውን አውርቷል። ሰላት ዙሁር እያሰገዱ ምን ወረዱ? ስጁድ ያኛው እንትኑ እንዳይመስላችሁ የሰላቱ ሳይሆን የቅራአቱን ስጁድ ስጁድ ቲላዋ ስጁድ ያለው ቦታ ቀርተው ስጁድ ወረዱ። ስጁድ ወርደው ከእንደገና ቀጥለው አሰገዱ። ثم قام ከዛ በኋላ ቆሙ ፈረከዐ ሩኩዕ አደረጉ ከእንትናቸው በኋላ ማለት ነው። ከስጁድ ካደረጉ በኋላ ተነስተው ከእንደገና ሩኩ አደረጉ። ፈረአይና እኛ ታዲያ አሰብን እኮ አነሁ ቀረአ ተንዚላ አሰጅዳ ሱረቱ ሰጅዳን ተንዚል ብሎ የሚጀምረውን አልፍላሚም ተንዚል ብሎ ስለሚጀምር ነው። እሱን የቀሩ ነው የመሰለን እኛ የምናስበው እንደዛ ቀርተዋል ብለን ብቻ ዞሮ ዞሮ ነቢዩ صلى الله عليه وسلم ምን ቀርተዋል? ስጁድ ያለው ነገር ቀርተዋል። አንድ ሰው ሶላት ውስጥ ስጁድ ያለው ቦታ ሲቀራ ስጁድ ያለው ቦታ ሲደርስ ሰላት ውስጥ ስጁድ አለመውረድም ይችላል። ሱና ነው መውረዱ። አለመውረድም ይችላል። ከፈለገ ደግሞ ወርዶ ምን ያደርጋል? ልክ እንደተነሳ ሩኩዕን መቀጠል ይችላል። ልክ እንደተነሳ ገባናል። ተነሳ ከስጁድ ወዲያው ሩኩዕ አላሁ አክበር ብሎ ይሄ ትንሽ ይከብዳል። አንዳንዱ ሰው ብቻ ቢሆንም ችግር የለውም ይሄ ወይ ደግሞ ምን ያደረገ ምን ማድረግ ይችላል? ሱጁድ ካደረገ በኋላ ተነስቶ ለምሳሌ ሱራው አልቋል እኮ እነ ሱረቱል አለቅ ምናምን የመሰለ መጨረሻ ላይ ነው አይደል ስጁዱ ያለው ያንን ጨርሶ ሱራ ማለት ላይ ነው መጨረሻ ላይ ስጁድ ያለው እቅራ ላይ ነው ሱረቱል አለቅ ነው ማለት ስጁድ አድርጎ ተነሳ። ከተነሳ በኋላ አሁን እንግዲህ ሱራው አልቋል። ሱራው ካለቀ ምን ማድረግ ይችላል እያልኳችሁ ሩኩ ማድረግም ይችላል። ሌላም ሱራ መቀጠልም ይችላል። ሌላም ሱራ ቀርቶ ከዛ በኋላ ሱጁድ ማነው ከዛ በኋላ ወደ ሩኩዕ መውረድም ይችላል ማለት ነው። ስለዚህ ሶስት አማራጭ አለው ማለት ሶስት አማራጭ አለው። ግን እንደዚህ እንትኖችን የሚያጠራጥሩ መጨረሻ ላይ ምናምን ርኩ የሚያስወርዱትን እነዚህ ያሉትን ባይቀራ መልካም ነው ይላሉ አንዳንዶቹ። ለምንድን ነው መልካምነቱ ብለው ሲባሉ ሰውን ያወዛግባለን። ሩኩ የወረደ ይመስለዋል ግማሹ፣ ግማሹ ደግሞ ስጁድ የወረደ ይመስለዋል። መጨረሻ ላይ ነው ያለው ነገሩ አጠራጣሪ ነው የሚሆነው ማለት ነው። አብሶ በአሁን ጊዜ ያው እንደሚታወቀው ነው ሴቶቹ ወንዶቹን የሚያዩበት ሁኔታ የለም። እኔ ያሉት እዚህ ስጁድ ይወረድ ሩኩ ይወረድ የሚያውቁት ነገር የለም አለ። ነው። ተመልሶ ሰውዬ ወደ ቅራ ሲመለስ ነው ነገሩን የሚያውቁት ነው። በዚህ አይነት ጊዜ እንግዲህ ሰው ላይ ጥርጣሬ የማይጥለውና የማያወዛግበውን አንድ ሰው መምረጥ ይኖርበታል። خيرش وسبك ماذا كان من ولو نبره وروى أبو داود أرسنا أرلمني قراءة صلاة الجمعة صلاة الجمعة قراءة روى مسلم مسلم ورتوال هندي إيه صلاة الجمعة راسني يشاله صلاة نمال راسني يشاله صلاة روى مسلم مسلم ورتوال عن أبي هريرة رضي الله عنه كأبي هريرة الله من كنسر سرنا قال إني سمعت رسول الله صلى الله عليه وسلم يقرأ بهما يوم الجمعة نبي صلى الله عليه وسلم يوم الجمعة በእነሱ ሲቀራ ሲቀሩ ሰምቻለሁ አለ። እነሱ ተብሎ ሁለቱ ቢሂማ የሚለው እኮ ሙሰና ነው ይጠቁማል፣ ሁለትን ነገር ማለት ነው። ያዕኒ ፊል ጁምዓቲ በጁሙዓ ፊ ረክዓቲ ልኡላ በመጀመሪያው ረክዓ ፊል ጁምዓ ማነው ፊል ጁምዓ ማለት ሱረቱል ጁምዓ ማለት ወልሙናፊቂን ሱረቱል ሙናፊቂንን ደግሞ ፊ ረክዓቲ ሳኒያ በሁለተኛው ረክዓ ሲቀሩ ሰማሁኝ ነው የሚለው እኔ ሰሚዕቱ ረሱላላህ የቅረኡ ቢሂማ የውመል ጁሙዓ አላለም። በሁለቱ የጁሙዓ ቀን ሲቀሩ ሰማኋቸው የአላህን መልክተኛ እያለ እኮ ነው ማለት የፈለገው ብሎ ተብራራ። ማለት የፈለገው ፊል ጁምዓቲ ፈረካተይን በመጀመሪያው ረካዓ ጁምዓ ይቀራል። በሁለተኛው ደግሞ ሱረቱል ሙናፊቂን ምን ላይ የጁሙዓ ቀን ቀን እንግዲህ እንደዚህ ረዘም ተደርጎ ይቀራል ማለት ነው። ሁሉ ጊዜ ሰብህና ሀላታካ ብቻ አይደለም ማለት ነው። እሺ ይህ እንግዲህ ሱረቱል ጁሙዓ እና ሱረቱል ሙናፊቂን ሱረቱል ጁሙዓ ብዙ ነገር አለው። ብዙ ምክር ዒልም ጠርተው ዒልማቸው ያልጠቀማቸው ቆሻሻ ሰዎችን ልክ ምሳሌያቸው ልክ እንደምን አድርጎ ይመስላል መሰሉሁም ከመሰሊ ሒማሪ የሕሚሉ አስፋራ የእነሱ ቢጤያቸው ማለት ልክ የአህያ ቢጤ ነው ኪታብ የተሸከመ ይላቸዋል። ኪታብ የተሸከመ አህያ ስለተሸከመው ኪታብ ምንም ደንታም የለውም፣ ምንም የሚያውቀውም ቁብም የለውም። ዝም ብሎ ብቻ ኪታቡን ይዞ ወዲያ ወዲህ ማለት ነው። አመዱን ካገኘ ይጨማለቃል፣ ጭቃውን ካገኘ ደግሞ ያቦካዋል ማለት ነው። ከነ ኪታቡ ወስዶ በኪታቡ ነው የሚንደባለለው፣ ጀርባውን የሚያከው ማለት ነው። ልክ እንደዚህ የተሸከሙት እውቀት ምንም ያልጠቀማቸው የሁዶችና የይሁዳ ቢጤዎችን አላህ ስብሓነሁ ወተዓላ ይመክርበታል። ከዛ በኋላ ወደ መጨረሻ አካባቢ ደግሞ እናንተ የምትሸሹት የሆነ ሞት እናንተን የሚደርሳችሁ ነው በማለት ስለ ሞት ይመክራል። እዛ ደግሞ አለፍ ብሎ ስለ ጁሙዓ ቀን የዛን ቀን የጁሙዓ ቀን ስለሆነ ስለ ጁሙዓ ቀን ጥሪና ጁሙዓን ማክበር እንደሚገባ ዋጅብ እንደሆነ ከአዛን በኋላ ምንም አይነት እንቅስቃሴ እንደማይቻል ሁላ አላህ ስብሓነሁ ወተዓላ ያሰምራል። ፈላህ የሚፈልግ ሰው ደግሞ በአላህ ዚክር ላይ መሰማራት እንዳለበት ሁላ በደንብ አድርጎ ያስጨብጣል ማለት ነው። እንግዲህ ብዙ የሆኑ ነገሮች አሉ እኔም ያልጠቀስኳቸው አሁን እነዚህ እንግዲህ ሱረቱል ጁሙዓ ውስጥ ነው ያሉት። እዛ ሱረቱል ሙናፊቂን የምንለው ደግሞ ዘም ብለው ሁሌ በመሐላ ብቻ ሰውን ሊሸነግሉ የሚፈልጉ ቅቤዎች አሉ። ቅቤ ምላሰ ቅቤ። እነዚህ እንግዲህ ምንድን ነው የሚያደርጉት? ዝም ብለው ሁሌ ወላሂ ወላሂ በማለትና ከሰው ተመሳስለው በመኖር ብቻ አኸራን በዚህ አይነት የሚሸውዱ ይመስላቸዋል። ኢተኸዙ አይማነሁም ጁነተን ፈሰዱ አን ሰቢልላህ። መሀላቸውን ጋሻ አድርገው የያዙና ሁል ጊዜ ጥፋት አጥፍተው ሲያበቁ ወላሂ ወላሂ እያሉ ማጭበርበር የሚፈልጉ ቆሻሾች እንዳሉ አላህ ስብሓነሁ ወተዓላ ይናገራል ማለት ነው። ታዲያ ሙናፊቅ በነቢዩም ስ ላ ሰለም ዘመን ነበረ እንኳን አለም ዛሬ ማለት ነው። ዛሬማ አላህ ያውጣን እንጂ መቼም በጣም አስቸጋሪ ነው። ዛሬ ጭራሽ ይብሳል በነቢዩ ስለ ላሁ ሰለም ዘመን እንኳ ከነቢዩ ዓለይሂ ሰላቱ ወሰላም ጀርባ ተሰግዝገው ብዙ ናቸው ማለት ነው። አላህ ያዋረዳቸው በዚህ በዱንያ እንኳን እነዚህ እነዚህ እነዚህ እነዚህ የጀሃንም ናቸው ተብለው የተነገረባቸው ማለት ነው። እንዲህ ያለ ቅሌት የደረሰባቸው ብዙዎች ናቸው። ታዲያ ይሄ ሙናፊቆች ባህሪያቸው ምንድነው? ምንድነው የሚሰሩት? ምንድነው እምነታቸው የሚለውን አላህ ሱብሓነሁ ወተዓላ ዘርዝሮ ነው የተናገረው። በጁሙዓ ቀን ለምንድን ነው ሱረቱል ሙናፊቂን የሚቀራው ከተባለ እነዚህ ያለ ሙናፊቆችም ስለሚመጡ እነሱም በሽታቸው ተነክቶ ህክምና አግኝተው ወይ ይመለሱ ዘንድ ወይ ደግሞ በበሽታቸው ድብን ብለው እዛው ይቀሩ ዘንድ ነው። ከሁለት አንድ ነው። ኪታብ የሚመጣው እኮ ቁርአን የሚመጣው ከሁለት አንድ ወይ መድኃኒት ሆነው እንዲያሸሩ ወይ ደግሞ ወላ የዚዱ ዛሊሚን ኢላ ኸሳራ እነዛን የበደሉትን ክስረትን እንጂ አይጨምርላቸውም ይላል በደንብ አውቀውት ሊያህሊከ መን ሀለከ አን በይና የሚጠፋውን ከማስረጃ ጋር ተብራርቶለትና ተገልጾለት ጥርት ያለ ክሳራ ውስጥ እንዲወድቅ ነው ማለት ከሁለት አንዱ በዚህ አይነት እንግዲህ የሙናፊቆችም ሁኔታ ይነገራል ማለት ነው ከመጀመሪያ ጀምሮ ያለው ምንድን ነው ሙናፊቆቹ የሚዋሹት ውሸት ነው አብሶ በኢማን ዙሪያ የሚዋሹት እምነት ከውስጣቸው ዘልቆ ሳይገባ አምነናል ብለው የሚያጨበረብሩት ነገር አለባቸው። ለዚህ ነው ቃሉ ነሽሀዱ ኢነከ ለረሱሉላህ የአላህ መልእክተኛ ነህ በማለት ይመሰክራሉ። አላሁ ያውቃል አንተ የእሱ መልእክተኛ መሆንህን አላህ ይመሰክራል አለ። የማን ነው ታዲያ ተቀባይነት ያለ? አላህ ይመሰክራል። ሙናፊቆች ምን መሆናቸውን ውሸታም መሆናቸውን እያለ አላህ ይናገራል ማለት ነው። ምናቸውንም አላህ አላስቀረላቸውም። ግልጥልጥ አድርጎ ተናግሮባቸዋል። ሌላው የሙእሚኖችን ጥንካሬ አይወዱም። ሙናፊቆች ጀርባ ለጀርባ እየሄዱ ምንድን ነው የሚሰሩት? ይሄ እንደዚህ ጠነከረ እኮ እንደዚህ እኮ ሆነ እኮ ተመቻቸ እኮ አይደለም እያሉ ሁል ጊዜ የሚያሳስባቸው ምንድን ነው? ይሄ በኢማን ላይ ያለው ሰው ጥንካሬ ማግኘቱ ነው። የሁል ጊዜ ጭንቀታቸው፣ የሁል ጊዜ ሀሳባቸው ይሄ አላህ ስብሐነሁ ወተዓላ ለዚህ ነው ቁርአን ላይ አምጥቶ ምን ይላል? هم الذين يقولون لا تنفقوا على من عند رسول መልእክተኛው ዘንድ ያሉ ሰዎች ጋር ፍጹም እናንተ የተለያየ የሆነ ነገር መስጠት የለባችሁም። እንዲጠናከሩ ነው እንደምትፈልጉት ሐታ የንፈዱ ይበተኑላችሁ ዘንድ እናንተ የተለያየ የምታደርጉትን ነገር መቀነስ ነው ያለባችሁ፣ አለመስጠት ነው ያለባችሁ እያሉ ይሏቸው ነበር። እንዲሁም ደግሞ እነዛ ወራዶች ወራዶች ብለው ነቢዩን ዓለይሂ ሰላቱ ወሰላም እና ሷሐቦችን የገለጹበትም ሁኔታ ነበር። አላህ ምን አላቸው እንጂ እነሱን ምንም የማያውቁ ላ የፍቀሁን በማለት ገለጻቸው በዚሁ ሱራ ማለት ነው በሱረቱ ሙናፊቂን ምንም የሚያውቁት ነገር የለም ምንም የሚገነዘቡት ነገር የለም ደደቦች ናቸው እንጂ የሚያውቁ ነገር ቢሆኑ የሚገነዘቡ ቢሆኑማ ኑሮ አኸራቸውን በዚህ አይነት ባልተጫወቱ ነበር በማለት አላህ ስብሓነ ወተዓላ ይወስፋቸዋል ማለት ከዛ መጨረሻ ላይ ምክር መክሮ ምን ይላል አጠቃላይ ያመነው ሰው በገንዘብም ይሁን በልጅ እንዳይሸነገል አድርጎ ያ አዩሃ ለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላድኩም አን ዚክሪላህ ወመን የፍዐል ዛሊከ ፈኡላኢከ ሁም እንደዚህ የሚያደርጉ ሰዎች ከክስረት የሚድኑ አይደሉም። ሁሉም ከሳሪ ነው። በልጅና በገንዘብ በተለያየ በዱንያ የሚያምን ካለ ጠፍቷል እያለ አላህ ስብሓነሁ ወተዓላ መከረ። ነፍስ ወደ ጉሮሮ እየተሳበች ባለችበት ሁኔታ ሰው ሁሉ ነገር ሲገለጽለትና ሲያይ ተመለስኩኝ ተመለስኩኝ የሚልበት ጊዜ አለ። ያ ሳይመጣ በፊት ንቁ በማለትም አላህ ስብሓነ ወተዓላ የሰው ልጆችን ሁሉ መከረ፣ አሳሰበ ማለት ነው። ታዲያ ይህንን የመሰለ ሱራ መቀራት አለበት ሰው ሁላ በተሰበሰበበት። ግን ምንድን ነው አሁን የእኛ ሰው አብዛኛው ቁርአኑን ዝም ብሎ ይቀራ እንጂ ማዕናው እስኬት ነው የሚለውን አያውቀውም። ስለዚህም ቢቀራም እስከዚህ ያክል የሚመከሩበት አይደለም። ዝም ብሎ ለሱን ነው መቅራት ነው እንጂ ግን መቼም አረብኛውን ችሎት አረብኛውን ማድመጥ ቢችል ኖሮ ይሄ ነው ማለት ነው። የሚቀራበት ሚስጥር ምንድን ነው? ይሄ ህዝብ በዛ ቁጥር የሙናፊቆች መገኘት ይጨምራል። ህዝብ በበዛ ቁጥር አብሶ የጁሙዓ ቀን እንደሚመጣው ሙናፊቅ መቼም አይመጣም ነው የሚለው ኪታብ ላይ ነው ተሰብስቦ የሙናፊቅ ማዕት ነው የሚመጣው። ምንድን ነው የሚባለው? ምንድን ነው እነዚህ ሙስሊሞች የሚያስይሩት? ዛሬ ደግሞ ኢማሙ ምን አባቱ ሊል ምን አባቱ እኮ ምን ሊል ይሆን? እንስማ ውስጥ ደግሞ እንደዚህ ብሎም ይመጣል። ይሄንን ነው አላህ ስብሓነሁ ወተዓላ በደንብ ሁሉም ይመከርበት ዘንድ የተናገረው ማለት ነው። ኸር ለማንኛውም ይኸው ጁሙዓ ቀን ሱረቱል ጁሙዓና ሱረቱል ሙናፊቂን ይቀራል። ወረዋ አይጦን በድጋሜ አውርቷል ማን ነው? ሙስሊም عن النعمان بن بشير كنعمان بن بشير رضي الله عنه كان رسول الله صلى الله عليه وسلم يقرأ في العيدين رسول صلى الله عليه وسلم بعيدين كرو نبرة وفي الجمعة بجمعة يسبح اسم ربك الأعلى سبح اسم ربك الأعلى وهل أتاك حديث الغاشية هل أتاك حديث الغاشية የሚለውን ይቀሩ ነበረ ሁለቱም ምን ስላለው ነው ተገሰጡ የሚል ነገር ስላለው ነው አሁን ሰቢሕ ላይ ስናይ ይሄ የተለያዩ ምክሮች ምናምን የሚጠቅሙት ለማን እንደሆነ ነው የሚናገረው እ ሌላ አይደለም አላህን ለሚፈራ ሰው ነው ወሰ ይጀነቡሃ አልአሽቃ ያ ድለቢስ የሆነው ደግሞ ከምክር ምን ይሆናል ነው ያለው ምንም መክረው መክረው ጁሙዓ ብትቆጥብለት ሌላ ሌላ ዳዕዋ ብታደርግለት አይሰማህም ደርቋል እኮ እያለ እኮ አላህ እየተናገሩ ለዛ ነው ጁሙዓ ቆጥቦ ሰው መጥቶ ምን ይቀራል እዚህ سبح اسم ربك الأعلى الذي خلق فسوى اسكا من اسم اللي رف هيرو إهن سيذكره ما يخشى أهم بزم يقصدوا الله اني فرانه وسيجنبها الأشقى الذي يصل النار الكبرى تلقون ساتم ميقبوا يا الدلبي ثم درقوا ما شيء مكر يتبع لنا القرآن ميكرر وزي تقوموا سبحان الله ትልቅ ሙናሰባ ነው ያለው። እንግዲህ ምክር የሚጠቅመው አላህን ለሚፈራ ሰው ማለት አላህን ለማይፈራ ሰው ብትመክረው ብትመክረው ብትመክር አንተ ነው እንጂ የምትበሰብሰው እሱ ፍጹም ቀልቡ አይረፍም። ይሄ ነው። እንደገና ደግሞ ሀላታ ከሐዲስ ልጋሽያ ውስጥ ምን ብሏል? ፈዘኪር ኢን ነፈዓቲ ዚክራ አይደለም የሚለው ከጠቀመች ያው አለ። أستوز إيالا الله سبحانه وتعالى سلذي إيهين سلذي ما أستوزنا ما أستوز ميتك ما أستوزن وجهي لما أنسى التفلقون وميك الرو معلكم صبحنا هل أتاك حديث الغاشية عندنا دمو بزاوز من الله أبو سوه هل أتاك حديث الغاشية أوز بسفتيو سلا جنة الله عندنا دمو سلا جهنم المعلم هل أتاك حديث الغاشية وجوه يومئذ خاشعة ፊቶች የሚደነግጡበት የሚፈሩበት ያ ቀን አለ። እንደገና ደግሞ ጁሁ የውመይድን ምንድን ያለው ናዒማ አይደለ? ፊቶች ደግሞ በኒዕማ የሚጠለቀለቁበት ጊዜ አለ እየተባለ ስለ ጀነቱም ይወራል፣ ስለ ጀሀነም ይወራል። ይሄ እንግዲህ ለሚመከር ሁላ መመከሪያ እንዲሆን ተብሎ በዚህ ምክንያት ነው ማለት ነው። ሰብሕ እስመ ረቢከ ልአላ ከሀል አታካ ሐዲሱ ልጋሽያ ጋር የሚቀራው አላህ መቼም ማዕናውን የምናውቀው አላህ ያርገን። وروى أيضا بدقامي أورتوال آه، آه، مسلم عن النعمان بن بشير رضي الله عنهما وسئل أي شيء قرأ رسول الله صلى الله عليه وسلم يوم الجمعة يا جمعة كان رسول صلى الله عليه وسلم من نقرنا نيكروت سوى سورة الجمعة كجمعة سورة وجي بمالت أيك عند سو ما أنني طيقوا يهنن آه، نعمان بن بشير نعمان بن بشير سئل بلو يتجمروا لذلك ፈቃለ ኑዕማን አለው ካነ የቅረኡ ሀል አታከ ሀል አታከን ይቀሩ ነበረ ከጅሙዓ ውጪ ከጅሙዓ ውጪ ማለት ከሱረቱ ልጅሙዓ ውጪ ሀል አታከን ይቀሩ ነበረ ጅሙዓ ላይ አለው ورواه الإمام أحمد الإمام أحمد أورطوال بلفظ بما كان النبي صلى الله عليه وسلم يقرأ في الجمعة مع سورة الجمعة كسورة الجمعة قال ليلام يقرأ الجمعة وسط علن دي بلو تطيقو قال هل أتاك حديث الغاشية بلوال ጨረስ ይሄ ጁማ ውስጥ የሚቀረው في صلاة العصر صلاة العصر ላይ የሚቀረው سبق حديث أبي سعيد رضي الله عنه يا أبي سعيد حديث አልፎልናል አላህ መልካም ሰውለትና عند مسلم مسلم ዘንድ ያለው ሙስሊም ያወሩት ማለት ነው አነ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለመ ካነ ነበሩ ይላል የቅረኡ ፊ ሰላት ልዓስሪ በሶላተ ልዓስር ይቀሩ ነበር ፊ ረካዓተይን ልኡለየይን ፊ ኩል ረካዓትን ቀድረ ቂራአቲ ኸምሰ አሸረ አየተን አስራ አምስት አያ የሚቀራበትን ያክል የቀሩ ነበረ። ወፊል ኡኽረየይኒ በአስር ሰላት ደግሞ በመጨረሻዎቹ ሁለቶች በስንተኛና ስንተኛ ማለት ነው? ሶስተኛና አራተኛ ረካዓ ቀዝረ ኒስፊ ዛሊከ የአስራ አምስቱን ግማሽ የሚያክል ወደ ሰባት አያ ምናምን እንደዚህ ይቀሩ ነበረ ይላል። وسبق أيضا بدقام الأخوال حديث جابر بن سمرة آه، جابر بن سمرة حديث رضي الله عنه عند مسلم مسلم زنداء وأبي داود أبي داود بن زنداء أنه كان يقرأ فيها عصر لا يقرون برا والليل إذا يغشى نميل وسبق حديثه أيضا بدقام حديث الفوال عند النسائي وأبي داود نسائنا أبي داود زنداء أن النبي صلى الله عليه وسلم كان يقرأ في الظهر والعصر ظهر لي عصر لي የቀሩ نبر بسماء ذات البروج والسماء ذات البروج بميلو እና والسماء والطارق ونحوهما የቀሩ نبر لك خير وفي صلاة المغرب بمغرب صلاة مكرة የሚሰገድ በጊዜ የሚቀራ ማለት ነው في صلاة المغرب روى البخاري بخاري أورتوال عن مروان ابن الحكم مروان غير مصارف ولزانه عن مروان على الكتاب ماشي عن مروان بن الحكم قال ألا قال لي زيد بن ثابت زيد بن ثابت لني علن يلال ما لك تقرأ في المغرب بقصار من عندنا وأنت مغرب لك قصار نمكراو وفي رواية بقصار المفصل قصار المفصل نمكراو قصار المفصل كيف تسكنوا عليه كلام كسورة الضحى إذن كسورة الناس يالو قصار المفصل بعد خير لم تنو بزي متكراو وقد سمعت النبي صلى الله عليه وسلم يقرأ بطول طوليين رسولنا عليه الصلاة والسلام እኔ እኮ አይቻቸዋለሁ። ከረዣዥሞቹ ረዣዥም በሚባሉት ነቢዩ ሲቀሩ ጡላ አጡላይ ከረዣዥሞቹ ረዣዥም በሚባሉት ሲቀሩ ነቢዩን ዓለይሂ ሰላቱ ወሰላም አይቻቸዋለሁ። እና ለምን እንትን ታደርጋለህ ነው ለምን ታሳጥራለህ ብሎ አለው። ይሄ እንግዲህ የእሱ አባባል የሚሰራው ምንድን ነው ማለት ነው? ሁሌ ሲያሳጥር አይቶት ነው የሚሆነው። ወላሁ እንጂ ነቢዩ ሰለላሁ ዐለይሂ ወሰለም በመግሪብ ጊዜ ቂሳር ሙፈሰል እንደሚቀሩ ነው ሐዲስ ያሳለፈው አይደለም እንዴ አቢ ሁረይራ ያንን ሰው ምንድን ነው ያለው እኔ ከማንም የበለጠ ሰላቱን ከነቢዩ ሰላት ጋር ያመሳሰለ እንደዚህ ሰው አይቻል አቅም ብሎ አድንቆታል ከዛ በኋላ ሱለይማን የሚባለው ማለት ነው ታቢዕዩ ምንድን ያለው ያ ሰው ሲቀራ የነበረው አስር አስር ላይ ማኑ ሱብሕ ሱብሕ ላይ ጥዋላል ሙፈሰል ነው። መግሪብ ላይ ደግሞ ቅሳር ሙፈሰል ነው እና ኢሻ እና ሌሎቹ ላይ ደግሞ ከሙፈሰሎቹ ወሰጦቹን ነው ብሎ ተናግሯል። ስለዚህ አሁን የሚቀራው ሁልጊዜ እንደ ወጥ የሚቀራው ከሱረቱ ዱሃ እስከ ሱረቱ ናስ ባለው ነው ማለት ነው። መግሪብ ላይ ግን ደግሞ ሁል ጊዜ አይደለም፣ አንዳንዴ ረዘም ያለ መቀራት አለበት ነው። የቅረኡ ቢጡላ አጡለይን ረዥሞቹ በጣም ረዥም በሆኑት ይቀሩ ነበር ነው። ورواه النسائي نسائي أورثوتال بلفظ أتقرأ في المغرب بقل هو الله أحد وإنا أعطيناك الكوثر قل هو الله أحد إنا أعطيناك الكوثر مغرب لي تقرأ لن ديالو قال نعم أو قل هو الله أحد إنا أعطيناك الكوثر نمكر بلوسيل قال ፈመሕሉፈቱን እምልልሃለሁ አለው። ፈመሕሉፈቱን አሁን እምልህ ነገር የምምልበት ጉዳይ ነው። ፈመሕሉፈቱን እምልልሃለሁ ለቀድ ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቅረኡ ፊሃ ቢአጥወል ጡለየይን ከረዥሞቹ ውስጥ በጣም አጥዋል በሚባለው ረዥም በሚባለው ሲቀሩ ሰምቻቸዋለሁ። አሊፍ ላም ሚም ሷድ በሚለው ብሎ ነገረው። ይህ እንግዲህ እያንዳንዱ እኔ የቀረው በሐርፉ ነው። እንደዚህ ሑሩፉን ሙቀጣዓ ስለሆነ የተቆራረጠ የሆነ ሐርፍ ስለሆነ እንደዚህ አሁን ባልነው መሰረት ነው የሚቀራው። ይሄ ሱራ ምንድን ነው? ሼኾቹ ንገሩን። አዕራፍ ሱረቱል አዕራፍ ሱረቱል አዕራፍ ነቢያችን ዓለይሂ ሰላቱ ወሰላም መግሪብ ላይ ቀርተውታል። ሁለት ቦታ ቆርጠውት ግማሹን በመጀመሪያው ረክዓ ግማሹን ደግሞ በሁለተኛው ረክዓ ቀርተውታል። ስለዚህ አንዳንዴ ሱረቱል አዕራፍ እንዲቀራ መግሪብ ላይ ምንም የሚደንቅ ነገር የለም። ዛሬ ተራዊህ ነው እንዲነት وروى أيضا برقام ورطال عن عائشة رضي الله تعالى عنها آه رضي الله تعالى عنها الله سبحانه وتعالى يوجد الله تنك عائشة أن رسول الله صلى الله عليه وسلم قرأ في صلاة المغرب رسول صلى الله عليه وسلم صلاة المغرب ليك ارتوال بسورة الأعراف فرقها في ركعتين سورة الأعراف مغرب ليك ارتوال فرقها كفلو تعلم እንዴት አድርገው ፊ ረክዓተይን በሁለት ረክዓ ማለት ነው። روى النسائي نسائي ورتوال عن عبد الله بن عتبة بن مسعود كعبد الله بن عتبة بن مسعود أن رسول الله صلى الله عليه وسلم قرأ في صلاة المغرب بحاميم الدخان حاميم الدخان سورة الدخان مالكم حامين بلون مجمرة وبسوك أرثوال وهو مرسل مرسل ومرسل منه صحابي سقط وقل غريب ما روى راو فقط فلا بيقول جاء مرسل مال الصحابي ودك أبت ماله روى البخاري عن جبير بن مطعم رضي الله عنه قال آه، بخاري أورتوالك جبير بن مطعم سمعت النبي صلى الله عليه وسلم قرأ في المغرب بالطور نبينا عليه الصلاة والسلام مغرب لي والطور سيكور سمتشاتشو والطور ما بزم إلى والطور وكتاب مسطور إهنن سيكور سمتشاتشو آه عندهم من الال زاد في رواية بعد رواية أمره فلما بلغ هذه الآية እችን አያ ሲደርሱ ምን ምትሏን አም ኹሊቁ ሚን ገይሪ ሸይእን አም ሁም ልኻሊቁን ያለምንም ነገር ተፈጠሩ ወይ ፈጣሪ ሳይኖር በቃ ዝም ብለው ተፈጠሩ ተገኙ ወይስ ፈጣሪዎቹ እነሱ ናቸው እያለ ሙሳይጢሩን እስከሚለው ድረስ በሳድም በሲንም ይቀራል ሙሳይጢሩን ወይም ሙሳይጢሩን እንግዲህ እንደዚህ እዛ ጋር ሲደርሱ ካደ ቀልቢ ቀልቤ ደረሰ አን የጢረ ሊበር ብሏል ይሄ ሙሽሪክ ነበር በጊዜው ሙሽሪክ ሆኖ ወደ መስጂድ አካባቢ መጥቷል ከዛ ረሱሉ ስለ ላሁ ሰለም ሱረቱ ጡር እየቀሩ መግሪብ ላይ ሰማቸው እና አለይህ ለሐላዋ አለ ይሄ ቁርአን እነ ለሁ ለሐላዋ ወይና አለይህ ለጠላባ እሱ ላይ ከባድ የሆነ ጥፍጥና ነው ያለዋል እንዲህ ያለም ንግግር አለ እንዲ ብሎ በጣም ተገረመና እየሰማ እየሰማ ሲሄድ ቀልቤ ሊበር ደረሰ አለ የሆነ ሰዓት ይሄ ሳይሰልም በፊት ነው ከዛ በኋላ የመቶ ሰልሟል ነቢዩ ለ ሰላቱ ወሰላም ኢላ አነ ሱፊያነ ባይሆን ሱፊያን የሚባለው እንግዲህ ይሄ አሁን የሚያወራው ስለ ሰነድ ነው በቃ صرح قلت أدرقوال بأنه حدث بهذه الزيادة عن الظهري عن الزهري ይህንን ዚያዳ ከዙህሪ ነው ያነሳሁት ብሎ ተናግሯል ከዙህሪ ነው ወለም የስማዕሃ ሚንሁ ከሱ አልሰማም حدث بهذه الزيادة عن الزهري سفيان كزهري ብሎ ነበረ ያወራው ከዙህሪ ብሎ አውርቶ ነገር ግን ምን አልሆነ ወለም የስማዕሃ ሚንሁ ከዙህሪ እንዳልሰማ ደግሞ ተረጋግጧል ኸይር የተወሰነ ሰነዱ ላይ ድክመት ነገር በዚህ ይታያል ነው روى البخاري بخاري ورطوال عن أم الفضل بنت الحارث عن أم الفضل بنت الحارث أم الفضل تبع بنت الحارث رضي الله تعالى عنها قالت قالت كان النبي صلى الله عليه وسلم يقرأ في المغرب بالمرسلات عرفا النبي صلى الله عليه وسلم والمرسلات عرفا ملون مغرب لا يقروا نبرا ثم كذا ما صلى لنا بعدها حتى قبضه الله الله سبحانه وتعالى እሳቸውን ህይወታቸውን እስከወሰደ ድረስ ለእኛ አላሰገዱንም ከዚህ በኋላ ሙርሰላት በሚባለው ማለት ነው ሱራ كسجدهم بهلا وذكر النسائي نسائي لهم من ذكرال أن ذلك إيه كان في بيته بيت بيتوست بيت بيتوست مرسلات عرفة السجدون نبرة كذبوا على أنجري بيتنا عليه الصلاة والسلام على تمدسون فذا شيخ من ألواهن فلا بأس شجر لهم أن يطيل الإنسان عند سوبيا سرزم في المغرب أحيانا አንዳንዴ መግሪብ ላይ ረዘም ቢያደርገው ችግር የለውም በል ይልቁኑ እንደውም የንበጊ ለሁ አን የቅረአ ቢጢዋል ልሙፈሰሊ ፊ ባዕድ ልአሕያን በአንዳንድ ጊዜያቶች ጥዋል ልሙፈሰልን መቅራት ይኖርበታል طوال المفصل ማለት እነ ቃፍ እነ ሱረቱ ሁጁራት እነ ሱረቱ ልሐዲድ የመሳሰሉ እነዚህ እነዚህ ጥዋል المفصل እናላቸዋለን እነዚህ እነዚህን ይቀራ ይወደዳል ማለት ነው ከማ ሰበተ አንሁ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ከሳቸው እንደ ሰበተው እንደተገኘው ቢጤ አነሁ ቀረአ ፊል መግሪቢ ቢጡር በጡር እንዳደረጉት እንደቀሩት ማለት ነው። በጡር እንደቀሩ ነቢያችን ዐለይሂ ሰላቱ ወሰላም ተገኝቷል። ወቢል አዕራፊ በአዕራፍም አንዳንዴ ይስገዳ አይበን ወይም ደግሞ ወቢል አዕራፊ በአዕራፍም ነቢዩ ሰለላሁ ዐለይሂ ወሰለም አሰግደዋል። አይበን በድጋሚ ፈረቀሃ فرقها لا يتواتم على النوم أعرافا في ركعتين بغلة ركعة فلا ينبغي أن يقبم أن يكون دائما في صلاة المغرب صلاة المغرب كل كذي من قصار المفصل بنزه قصار المفصل كما بالتم على النوم سورة الضحى نعم بنزه بتاع ما هون يلبتم بل يلقون من السنة كسنة أن تقرأ فيها الصوص مقرات بطوال المفصل في بعض الليالي عندنا للي توتشلين እንዴት ለሊት አለ ገና አይደለም እንዴ? እንዳትሉ ፀሐዩ ከጠለቀ ሌሊት ገብቷል። ለዛ ነው ፊ ባዕድ ለያሊ በአንዳንድ ሌሊቶች ምን ያደርግ ይላል መግሪብ ላይ ምን ይቅራ ነው እ ይቅራ ጧለ ሙፈሰል የሚባለው ቃለ ፊ ፈትሒ ልባሪ ፈትሐ ልባሪ ላይ ብሏል። ወለም حديثا مرفوعا መርፉዐን مرفوع هنا የሆነ ما يتشال አቃሉ ابن حجر فيه بسوس التنصيص عن على القراءة فيها ماشي الصوص كراميل فيها ميلو في المغربي مالك مغرب كراميل أي تشالاكم بشيء من قصار المفصل كقصار المفصل يهنا نجري كراميل أي تشالاكم إلا حديثا في ابن ماجه ابن ماجه وصي الله عند حديث كر عن ابن عمر يالله نص فيه جاء انقدي بقلت تقمطوال على الكافرون والاخلاص سورة الكافرون سورة الاخلاص القرابيل بقلت تقمطوال ومثله عندي لو دمو لابن حبان عن جابر بن سمرة تقمطوال ابن حبان يزقبوت كجابر بن سمرة صحابينه ثم ذكر الكلام فيهما فزوى على ابن حجر بالنزيه حديثه لي يتنقرون نقر علموه النقر በሰነዳቸው ላይ በምን ላይ ያለውን ነገር ሁሉ ተናገሩ ወቃለ ከዛ መጨረሻ ምን አሉ والمحفوظ أنه قرأ بهما في الركعتين بعد المغرب والمحفوظ ትክክሉ ግን አሉ አነሁ ጉዳዩ መሆኑ ነው ቀረአ ቢሂማ በእነዚህ ሁለት ሱራዎች ነቢዩ የቀሩ መሆናቸው ነው ትክክሉ ፊ ረክዓተይን ባዕድ አልመግሪቢ ከመግሪብ በኋላ ባለው ሁለት ረክዓ ከመግሪብ በኋላ ባለው ሁለት ረከዓ ሱናው ላይ ነው ነብዩ ሰለላሁ ዐለይሂ ምን የቀሩት ቁል ያ ካፊሩና ምን የቀሩት ይላል ሱረቱል ኢኽላስ ብለው እሱን ነው የረጀሁት ማለት ነው እንጂ እንደውም ለየት ያለ ሱራ እንደዚህ መምጣቱን ነፍ የተባለ እብኑ ሐጀር ማለት ዞሮ ዞሮ እንግዲህ እንዳልነው ነው አብዛኛው ጊዜ እንደዛ ቢቀራም እንኳ ወጣ ወጣ እያደረገ በተወሰኑ ቀናቶች ደግሞ ሌላ መቅራት ረዘም ረዘም ያሉትን في صلاة العشاء صلاة العشاء ውስጥ ተመለከተ ምንድን ነው እንዴት ነው የሚቀራው የሚለው ማለት ምንድን ነው የሚቀራው روى البخاري بخاري أورتوال عن أبي رافع كأبي رافع قال على صليت مع النبي صلى الله عليه وسلم العتمة كنبي عليه الصلاة والسلام عتمة سدد كني عتمة مالته عتمة مالت برقد عند بكل تطلتوال بحديث نعمتوال خير جاء عشاء صلاتنا عتمة يبقى فقرأ عشاء لا يقروا العتمة عشاء صلاة ነቢዩ ጋር ሰገድኩኝ ፈቀረአ ቀሩ ኢዘ ሰማኡ እንሸቀት የሚለውን ይህን ቀሩ فسجد ከዛ በኋላ ስጁድ አደረጉ ይላል فقلت ما هذه እቺ ምንድነች ብዬ ስል قال سجدت بها خلف أبي القاسم ማ ከማን ጋር ነው የሚለው ማ አቢ ሁረይራ ነው የሚለው ከአቢ ሁረይራ ጋር ሰገድኩኝ ነው የሚለው አቢ ራፊዕ አቢ ራፊዕ ከአቢ ሁረይራ ጋር ኢሻ ስሰግድ ኢዘ ሰማው እንሸቀት ቀራና አቢ ሁረይራ ስጁድ አደረገ ከዛ በኋላ ምንድን ነው ስለው ምን አለኝ አለ ከሰላት በኋላ ማለት ነው። ሰላት ውስጥ ወሬ የለም። ከሰላት በኋላ ስጠይቀው ምን አለ? ሰጀድቱ ፊሃ ኸልፈ አቢል ቃሲሚ ሰለላሁ ዐለይሂ ወሰለም የቃሲም አባት የሆኑት ነቢያችን ዓለይሂ ሰላቱ ወሰላም ጀርባ ሰግጄበታለሁ፣ ሱጁድ አድርጌበታለሁ በማለት ነገረኝ። እንግዲህ ሰላተል ኢሻ ላይ የሰማውን ሸቀት ይኸው ተቀርቷል። ሰሃቦቹም በነብያችን ነው ከዛ በኋላ ምን አለ እንደውም አቢ ሁረይራ ቀጠለና ፈላ አዛሉ አስጁዱ ቢሃ ሐታ አልቃህ እኔም ታዲያ እችን እየቀራው ስጁድ ከማድረግ አልወገድም አላህን እስከምገናኘው አለ ሐታ አልቃሁ እስከ እስከዛ ድረስ ህይወት እስካለች ድረስ መግፋት ነው ወደ ኋላ የለም ማለት روى البخاري بخاري جاورتوتال عن جابر رضي الله عنه كجابر اللهم كم سلطنا قال آه ليلى من من إله كان معاذ بن جبل يصلي مع النبي صلى الله عليه وسلم معاذ بن جبل نبره ከነቢዩ ስ ሰለም ጋር ይሰግድ ነበረ ثم يرجع ከዛ ይመለሳል ፈየኡሙ ቀውመሁ ዒሻ የእሱን ሰዎች ኢማም የሆናቸው ነበር መልሶ ሄዶ ኢማም ሆኖ ደግሞ ያሰግዳል እዚህ አሰግዷል እኮ እዛም እዚህ ሰግዷል፣ እዛ ደግሞ ያሰግዳል። ሁለት ቦታም ቢያሰግድ አንድ ሰው ችግር የለው። እዚህ መስጊድ አሰግዱ ይሄዱ፣ እዛም ቢያሰግድ ችግር የለው። የሁለተኛው ለሱ ምንድነው እ ሱና ነው ሱና ነው። የመጀመሪያ የሰገደው ሰላት ነው ዋጅብ የሚሆንለት ለአንድ ሰው ኸይር እንግዲህ ፈየኡሙ ቀውመሁ ፈየኡሙ ቀውመሁ ሰዎቹን ኢማም የሆናቸው ነበር ፈሰለ ልዕሻአ ፈሰለ ልዕሻ ይህ ሙዓዝ ብን ጀበል እኮ አዕለሙ ናስ ቢልሐላል ወልሐራም ነው የሚባለው። በጣም ፈቂህ ነው። በጣም ያው ግን ከሰው ምን የለን ስህተት አይታጣም። ከሰው ከሰው ስህተት አይታጣም። ሰሓቢ ነው በእርግጥ ዓሊም ነው፣ ግን ይኸው ተሳሳተ። ዞሮ ዞሮ ስህተት ከሰው ስለማይጠፋ በስህተት ሰዎች ሙዓመላ አናደርግም፣ ግን ደግሞ ስህተት አይነት አለው። ስህተት አይነት አለው። አንድ ሰው ሽርክ ሰራና ተሳስችኛል ከተሳሳትኩ እንለዋለን። አሁን ተውባ አድርገህ ተመልሰ። ተሳስቼ ነው ይላል ሁሌ። አልመለስም ተሳስቼ ነው አለ እንዴ? ወይ አልተሳሳተም፣ ወይ አልተሳሳተም፣ ወይ አብቷል። አይደለም ተሳስቻለሁ፣ አልመለስም የለማ የጤነኛ ንግግር አይደለም። ይሄ የእብደት ንግግር ነው። ያ ነው ኸይር አይሆንም ማለት ከተሳሳተ መሳሳቱን ካወቀ አንድ ሰው ምልስ ነው ማለት ያለው መመለስ መመለስ ደግሞ ትልቅነት ነው። አንዳንዱ አሁን መመለስ ምን ይመስለዋል? መመለስ በጣም ከባድ ነገር ነው። በጣም ከባድ ነገር ነው። እንዴት ተቋቋሙ ይለቃል የሚለው በቃ ውስጡን ሁል ጊዜ ይፈታተነዋል። እኔ ስ ላ ሰለም ሰሃቦች እንደዚህ አልነበሩም። ትናንትና የሆነ አቋም ይዘው ሐቅ ከመጣ ተጠፍ ነው የሚሉት። ሐቅ ሲመጣ ሁሉ ጊዜ አንድ ሰው ወደ ሐቁ ዘዋሪ ነው ሊሆን የሚገባው። ለዛ ነው ከዚህ በፊትም ደጋግመን እንዳነሳ ነው አልኢማሙ አልአውዛዒ ምን ይሉ ነበር ብለን ነዱሩ ማዕ ሱነቲ ሐይሱ ዳረት የነብዩ ሱና በዞረበት ከሰዎች ሀጃ የለንም። ከማን ጋር ነው ሀጃችን? ከሐቁ ጋር ነው። ሐቅ በዞረበት እንዞራለን። በቃ ሐቅ ያምጡልን እንሄዳለን። ይሄ እንግዲህ የአጠቃላይ የሙስሊሞች አቋም ሊሆን የሚገባው ይሄ ነው። ግን አብዛኛው ሰው እንደምታየው ነው ማለት ነው። ባለበት ላይ ዝም ብሎ ወይም ቦጫርቃል እንጂ ሐቅ እየፈለገ ሐቅ ሲመጣለት ወደ ሐቅ መሄድ ይሄ ብዙ ለብዙ ሰው የሚታደለው ትልቅ ተሰጥኦ አይደለም። ወማ ዩለቃሃ ኢላ ለዚነ ሰበሩ ወማ ዩለቃሃ ኢላ ዙ ሐዝን ዐዚም። ትልቅ እጣ ያላቸው ሰዎች እነሱ ናቸው እንጂ ይህንን አያገኙትም። ይህ እንደ ቀልድ የሚመጣ ነገር ስላልሆነ ማለት ነው። ለሐቅ ሁሉ ጊዜ ራስን ክፍት አድርጎ መስጠት ይሄ አላህ ስብሓነ ወተዓላ የሚመረጣቸው ሰዎች ባህሪ ነው فصلى العشاء عشاء من الربيلة عشاء السجد معاذ بن جبل فقرأ بالبقرة بقرة قرأ فانصرف الرجل عن سو كذا وكأن معاذا تناول منه ከዛ ሙዓዝ እንደተናገረበት ነገር ቢጤ ነው አለ እንደተናገረበት ከዚህ በፊትም አይተናል የሆነ ሰው መጥቶ እዚህ ሰላት ጀምሮ ነበረ ከዛ ጥሎ ወጣ ሲል ይሄማ ሙናፊቅ ነው ይሄማ ሙናፊቅ ነው እንዴት ሰላት ትቶ ይወጣል ብሎ ተናግሯል ከዚህ በፊትም አይተናል فبلغ النبي صلى الله عليه وسلم ነገሩ ነቢዩን አለይሂ ሰላቱ ወሰላም ደረሳቸውና ፈቃለ ነቢዩ ብለውታል ፈታኑ ፈታኑ ፈታኑ ፈታኝ ነህ ፈታኝ ነህ ፈታኝ ነህ አሉ ኸይር ወፊ ሪዋየቲን በአንድ ዘገባ ይኸው እንግዲህ አንድ ሰው ላይ ደግሞ ሰውየው ላይ የሆነ ነገር የሆነ ሰዓት ላይ ተሳስተሃል ማለት እና ሰውየው መመለሱ ችግር የለውም ማለት ነው። ከተመለሰ ተሳስተሃል። አሁን ሙዓዝን ተሳስተሃል፣ ፈታኝ ነህ፣ ፈታኝ ነህ አሉት ሙዓዝ አልደገመውም ይሄንን ነገር ተመለሰ። ስለዚህ አንተ ተሳስተህ ከሆነ የሆነ ሰዓት ላይ ተመከርክ፣ ከዛ ነገር ከተመለስ በቃ ምንም የሚቀንስብህ ነገር የለም። በል እንደውም ከመጀመሪያው ደረጃ ጨምረህ ሊሆን ይችላል። አንዳንድ ሰዎች ምን ያስባሉ? ምንም በቃ የጎላ ነገር ሳይታይባቸው ሲቆይ ሲቆይ ብዙ ጊዜ እንደዚህ ጥሩ ናቸው ምናምን ተብሎ መስጂድ ላይ ምናምን ይመላለሳሉ ጥሩ ናቸው ምናምን ተብሎ ሲገመቱ ለራሳቸው የሚሰጡት ግምት ከፍ ያለ ይሆንና ራሳቸውን ወደ ጥሩ ነገር ሁል ጊዜ ወደ ጥሩ ነገር ያስጠጋሉ። እኔ በማለት ይኮፈሳሉ ማለት ነው። ነገር ግን ነው የመጀመሪያ ሐለቱ ጥሩ ያልነበረ ሰው የመጀመሪያ ሐለቱ ጥሩ ያልነበረ በመጥፎ ነገር ላይ የነበረ ሰው ከዛ በኋላ ወደ መስጊድ ተመልሶ ዲኑን ቢይዝ ይህኛው ሁለተኛው ሰው የሚሰማው ስሜት ምናልባትም ያኛው በዲን ከመጀመሪያ ጀምሮ ሲኖር ከነበረው ሰው የተሻለ የሆነን ከአላህ ዘንድ ደረጃ ሊያሰጠው ይችላል። የሚሰማው ስሜት ነው ያልኩት። የሚሰማው ስሜት ሁሌ ምንድነው? ጥፋተኝነት ነው። ጥፋተኝነት ስለሚሰማው በፊት ወንጀሉን በማስታወስ እስትግፋር ያበዛል፣ ተውባ ያበዛል፣ ዒባዳዎችን ያበዛል። ያኛውስ ከዚህ በፊትም እኔ እኔማ ከልጅነቴ እኔማ ከድሮ ጀምሮ ያለሁ ነኝ እንደዚህ ነኝ እያለ በስንፍና ላይ ስንፍናን ይጨምራል ማለት በዚህ የተነሳ ምን ይላሉ እብኑል ቀይም ረሂመሁላህ አንዳንድ ሰዎችን ሐሰናቸው ጀሀንም ይከታቸዋል አንዳንድ ሰዎችን ወንጀላቸው ጀነት ያስገባቸዋል ይላል። ሐሰናቸው እንዴት ነው ጀሀነም የከተታቸው ከተባለ መልካም ነገር ትንሽ ይሰሩና በዛቸው ተብቃቅተው በዛቸው ተማምነው በዛቸው ደግሞ አላህ ላይ ተመጻድቀው በዚህ በዛቸው ይተማመናል። ያችን ደግሞ የሰሯትን ትንሽ ነገር ማለት ነው እኛ እኮ እንዲህ ሰርተን ሰርተን ሰርተን ሰርተን ሰርተን ነው የሚሉት ይሄ ነገር ስራቸውን ያበላሻል እናያለን። ሁለተኛ ደግሞ እነዛ ወንጀል ላይ የነበሩ ሰዎች አላህ ስብሓነ ወተዓላ በወንጀላቸው ጀነት ያስገባቸዋል ያለው ወንጀል ስለሰሩ ና ወንጀልህ ጀነት አስገብተዋል ተብሎ ገብተው ሳይሆን በወንጀላቸው ምክንያት ሁል ጊዜ ያለቅሳሉ። ከተመለሱ ጀምሮ ማለት ገባናለ። ከተመለሱ ጀምሮ ሁሌ ወንጀላቸው ምን እንሰጣቸው ማለት ነው? ተዋዱዕን መተናነስን ሰጣቸው። ሁል ጊዜ ወደ አላህ ስብሓነሁ ወተዓላ ማልቀስን ዒባዳ ነው የዚህ ጊዜ ማለት ነው። ለማንኛውም አንድ ሰው ሲመለስ በዚህ አይነት መመለስ ይኖርበታል። ስህተት ሰራህ ከተባለ መመለስ ነው። ይኸው ሰሓቦች እንኳን ይመለሳሉ ፈታን ተብለው ያ ሙዓዝ አፈታኑን አንተ አንተ ፈታኝ ነህ ብለውታል። ሰላተ መራትን ሶስት ጊዜ ፈለውላ ሰለይተ አታሰግድም እንዴ ታዲያ ቢሰቢሕ እስመ ረቢከ ለዓላ በሰቢሕ እስመ ረቢከ ለዓላ ምን አለ ሰቢሕ والشمس وضحاها والشمس وضحاها تسجلم والليل إذا يغشى إن أذكر النار وفي رواية اقرأ والشمس وضحاها عندي رواية لأمه والشمس وضحاها اقرأ سبح اسم ربك الأعلى اقرأ ونحوه ما يمساسلون وفي رواية للنسائي لنسائي بهنا رواية ذكر تقسوال إذا السماء انفطرت لم تقصال يبالا وفي أخرى دمه اقرأ باسم ربك تبلوال يوم سورة العلق وروى عن بريدة رضي الله عنه عن بريدة أورثها النسائي عن بريدة كبريدة وفي رواية للنسائي بلنا رلنا ስለዚህ ረዋ የሚለው ለነሳኢ ነው የሚመለሰው ከታችም ያወጣላቸዋል እሱ ችግር የለም عن بريدة رضي الله عنه كبريدة الله من كان صلى الله عليه وسلم أن رسول الله صلى الله عليه وسلم كان يقرأ في صلاة العشاء صلاة العشاء لي رسول صلى الله عليه وسلم يقول نبرة على آخرتي لما جرشوا صلاة العشاء لما جرشوا صلاة العشاء ما ترى إني صلاة العشاء بلا من نلاك بمن يقول نبرة بالشمس وضحاها والشمس وضحاها يقول نبرة وأشباهها من السور الصاني مثل سورة يقول نبرة روى البخاري جو بخاري ورتوال عن البراء بن عازب عازب لكن عازب رضي الله عنه أن النبي صلى الله عليه وسلم كان في سفر رسول صلى الله عليه وسلم سفر لنبره فقرأ في العشاء في إحدى الركعتين عشاء عليك الرو كفلت ركعوت بأندوا بالتين والزيتون والتين والزيتون لون الرو ورواه النسائي نسائي ورتوال وقال فقرأ في العشاء في الركعة الأولى عشاء عليك الرو بمجمرة وركعة بالتين والزيتون من دمو بللا رواية تزقبال هذا يه ما كان النبي صلى الله عليه وسلم يقرأه بالتعيين ረሱሉ ሰለላሁ ዐለይሂ ወሰለም በታዕይን ማለት እከሌትን እከሌትን ሱራ በማለት በመነጠል ማለት በታዕይን የቀሩት ነው እስካሁን አሳለፍነ በታዕይን የቀሩትን ይህን ከሌ ሱራ ከሌ ሱራ እያልን እኮ ይኸው ነጋ አይደል ይሄ ነው በታዕይን ሲቀሩ የነበረውን ጨረስን ማለት ነው وإذا طرأ في الصلاة ما يحتاج إلى تخفيفها وإذا طرأ كتكسف في الصلاة صلاة ما يحتاج طرأ ማለት ነው መሰረቱ የሆነ ነገር እንደው ከላዩ ምናምን ሲወድቅ ምናምን ልክ እንደዛ ያለ ነው። ዞሮ ዞሮ አሁን እዚህ ጋር ከተከሰተ ማለት ነው በድንገት ቢመጣ በድንገት ቢከሰት ፊ ሰላት ሰላት ውስጥ ማ ያሕታጁ ኢላ ተክፊፊሃ ማቅለል የሚያስፈልግ ነገር ማለት ነው ወደ ወደ ማቅለሉ ሰላቱ እንዲቀለል የሚያደርግ የሆነ የሆነ ሀጃ የሆነ አጋጣሚ ቢመጣ ቅድም አይተናል አይደለም ሶላት ተራዊህ እየተሰገደ ዝናብ ዘነበ አልኳቸው ያንን እንግዲህ ዝናቡ እየዘነበ ዶፍ እያስቀጠቀጠ እሱ <laughs> መስጂድ እኔ ጥላለኝ ብሎ መቆየት አለበት ሰው እያስጨረሰ ኸይር ፈሱነቱ ሱናው ተኽፊፉሃ ማቅለል ነው። ምን በሆነ ጊዜ ሐጃ ከተከሰተ ማቅለል ያለበት የሆነ ሐጃ ከተከሰተ ማቅለል ይኖርበታል። እሺ روى البخاري بخاري ورسول عن ابي قتاده رضي الله عنه عن النبي صلى الله عليه وسلم كنبي صلى الله عليه وسلم ብለዋል ይላል إني لأقوم في الصلاة إني صلاة استقوم الله قالوا النبي صلى الله عليه وسلم أريد أن أطول فيها لا رزمة مش علهني فأسمع بكاء الصبي يهطان دمس سمع له فأسمع سمع له بكاء لا لقصو الصبي يهطان اللجي لقصو سمع له فأتجوز عفتنا له في صلاتي صلاتي وسط عفتنا له كراهية أن أشق على أمه كراهية بمترات أن أشق አከብዳለሁኝ በማለት አላ ኡሚሂ በእናቱ ላይ ማለት ነው መሸቃን አደርሳለሁ ችግርን አደርሳለሁ ማለትም ጠልቼ በእናቱ ላይ የሚደርሰው መሸቃ ማለት ነው የሚደርሰው መሸቃ ጠልቼ ከራህየተ አን አሹቃ አይደለም መሸቃን በመፍራት አላ ኡሚሂ በእናቱ ላይ መሸቃን በመፍራት ምን አደርጋለሁ ሰላቱን አፈጥነዋለሁ። በእናቱ ላይ ችግርን መቸገርን በመፍራት ፈጠን አደርገዋለሁ ሰላቱን። ልጇ አሁን ቢያለቅስባት አንድ ሴት እየሰገደች ትረበሻለች ለዛ ማለት ነው ረሱሉ ሰለላሁ ዐለይሂ ወሰለም ለእሷ ብለው ለአንድ ሴት ብለው ምን ያደርጋሉ? ሰላት ያቀላሉ ማለት ነው። ቅድም ያልነው አሁን እንግዲህ የሚቀሩ የሚቀሩ ብለን ያልነው አለ እሱን የሆነ ቦታ ላይ ቁርጥ አድርገውት ሊወርዱ ይችላሉ። በምን የተነሳ بحصان لطف يتنسمع ويجوز أن يفرق السورة في الركعتين بخلت ركعة عن بيتن سورة كفلو بكارة تقري اللهم وكسبك حديث زيد بن ثابت وعائشة عائشة أن زيد بن ثابت حديث ألف لنا في تفريق النبي صلى الله عليه وسلم سورة الأعراف سورة الأعراف النبي صلى الله عليه وسلم يفرق قبة معنا النوم في ركعتين المغرب المغرب ثلاث ركعات فلذا عند سورة ቆርጦ ማለት ነው በሁለት በሁለቱ ረካዓዎች ቢያሰግድበት ችግር የለው። ይሄ ተገኝቷል። ወየጁዙ አሁንም ይበቃል አን የጅመዐ ሱረተይኒ ፊ ረክዓ በአንድ ረክዓ ደግሞ ሁለት ሱራ ቢቀራ ችግር የለው። ሁለት ሱራ በአንድ ረክዓ አንድ ረክዓ ላይ ተያያዥነት ያላቸውን አሁን አንዳንዶቹ ይቀራሉ። አለም ተረ ቀርተው ቢኢላፊ ቁረይሽ ይቀራል። ለምን ሊኢላፊ ቁረይሽ የሚለው ቁረይሾችን ለማላመድ እህ ምን አደረገ እነዛኛዎቹን አጠፋ እነማንን አስሐበል ፊል ከአስሐበል ፊል ታሪክ ጋር በጣም ግንኙነት አለው ሱረቱ ቁረይሽ እና ይሄ ሱራ ማን ነው ሱረቱ ፊል كان رجل من الأنصار روى البخاري عن أنس عن أنس رضي الله عنه بخاري أورى كأنس رضي الله عنه قال كان رجل عند سو نبركم من الأنصار كأنصار وسط يؤمهم في مسجد قباء بقباء مسجد قباء እንዳትሉ አቡ ቁባ የሚል ሰው ነው የሚበዛው አሁን የናዝሬቱንም ቁባ መስጂድ ቁባ ሳይሆን ቁባ ቁባ አይ ቁባ መስጂድ وباء مسجد عليه الصلاة والسلام أنه يهن سو كان صاروا كان بيهن سو إمام نبر وكان كلما افتتح سورة نبر عند سورة بكفة قطر يقرأ بها لهم في الصلاة مما يقرأ يقرأ بها لهم في الصلاة بصلاة للنسو የሚቀራላቸው ሲሆን ማለት የሚያሰግድበት ሲሆን አንድ ሱራ በከፈተ ቁጥር ሚማ የቅረኡ ከሚቀራው ነገር ኢፍተታሐ ይከፍታል ቢቁል ሁወ ላሁ አሐድ በቁል ሁወ ላሁ አሐድ ሐታ የፍሩገ ሚንሃ ቁል ሁወ ላሁ አሐድን እስከሚጨርስ ثم يقرأ سورة أخرى ከዛ በኋላ ቁል ሁወ ላሁ አሐድ ቀርቶ ነው ምን የሚያደርገው ሌላ ሱራ የሚቀራው ይህ ሰው ሁሌ ምን ያደርጋል ለነሱ የሚያሰግድበትን ሱራ በከፈተ ቁጥር የሚከፍተው በምንድን ነው ነው የሚለው በቁል ሁወ አላሁ አሐድ ሐታ የፍሩጋ ሚንሃ ከሷ እስከሚጨርስ ድረስ وكان كلما افتتح سورة يقرأ بها وكان ነበረ كلما افتتح سورة ሱራን በከፈተ ቁጥር يقرأ بها لهم في الصلاة ለእነሱ ሰላት ውስጥ ሊቀራላቸው ሱራ በከፈተ ቁጥር ሚማ የቅራ ከሚቀራው ነገር ቢሂ በሱ ከሚቀራው ነገር እፍተታሐ ቢማዛ ቢቁል ሁወ ላሁ አሐድ በቁል ሁወ ላሁ አሐድ ይከፍት ነበር ሐታ የፍሩቀ ሚንሃ እሱን እስከሚጨርስ ثم يقرأ ከዛ ይቀራል ሱረተን ኡኽራ ሌላ ሱራ ማዓሃ ከቁል ሁወ ላሁ አሐድ ከዛ በኋላ የቀረውን ቢቀራ የሚቀራው ግን ሰውየው ሁሌ ተለምዶ ምንድን ነው ቁል ሁወ ላሁ አሐድ መጀመሪያ አስቀድሞ ነው ثم እንግዲህ ወካነ የስነዑ ዛሊከ ይላል ይህንን ያደርግ ነበረ ፊ ኩል ረክዓ በየረክዓው በየረክዓው በሚቀጥለውም ረክዓ ሲነሳ ቁል ሁላሁ አሐድ ፈከለመሁ አስሓቡሁ የእሱ ባልደረቦቹ አናገሩት አንተ ምንድን ነው አሉት በተነሳ ቁጥር ቁል ሁላሁ አሐድ እየቀራ ከዛ በኋላ ወይ ቁል ሁላሁ አሐዱን አልተውከው ወይ ደግሞ ሌላውን ሱራ አልተውከው ብለው አናገሩት ፈቃሉ ይላል ይኸው قالوا سيانا من قالوا إنك أنت تفتتح بهذه السورة بذي سورة تكفتا له اللي ثم كذا لا ترى أنها تجزئك يبقى قنيال بلهم التايم يبقى قنيال بله حتى صبن حتى تقرأ بالأخرى للا سورة كم استقرأ فإما تقرأ بها ويصوان بتقرأ وإما ان تدعها ويتواتنا وتقرأ بأخرى للا قرأ مالتك ወይ እሱም ተውና ሌላ ቅራበ ዝም ያለ ለምን ሁሌ ቁል ሁላሁ አሐድ እየቀራህ ከዛ በኋላ ሌላ ታመጣለህ فقال አላቸው ما أنا بتاركها? እኔ ፈጽሞ አልተውም ኢን አህበብቱም አን አኡመኩም ቢዛሊከ ፈዓል በዚህ ኢማም እንደሆናችሁ ከፈለኩኝ ከፈለጋችሁ አደርገዋለሁ አለ ወኢን ከሪህቱም አይ ብላችሁ የምትጠሉ ከሆነ ተረክቱኩም እተዋችኋለሁ። ማን ለማመጣችኋል? <laughs> ወካኑ ነበሩ የረውነ እነሱም ያስቡ ነበር ያውቁ ነበር አነሁ ሚን አፍዶልህም ይህ ሰው ከበላጮቻቸው መሆኑን ያስቡ ነበረ። አፍደል ነው ከኛ ውስጥ በላጭ ነው ብለው ያስቡ ነበረ። ወከሪሁ ጠሉ አን የኡመሁም ኢማም መሆኑን ገይሩሁ ከሱ ውጪ ማን ታዲያ እንዴ አሉ። ይሄማ አይሆንም። መልሶ ይህንንም ፈሩ ትቶን ይሄዳል ፈለማ አታሁም ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ስ ሰለም ሲመጡ ጊዜ አኽበሩሁ ልኸበራ አክበሩሁ ነገሯቸው አልኸበራ ወሬውን ነገሯቸው። ነቢ ስ ሰለም ሲመጡ ይላል አይደለም ነቢ ስ ሰለም ቁባ መስጂድ ይሄዱ ነበር። በየሳምንቱ እየሄዱ ቁመ መስጂድ እንደሚሰግዱ ሐዲስ መጥቷል። ሰብት ሰብት ይሄ ይዘየራል። ወካኑ ነበሩ የረውን አነሁ ሚን አፍደሊህም ጨረስን። ፈቃለ ያ ፉላን ነቢዩ ተነገራቸው እከል ያሉት ማ የምናዑከ አን ተፍዐለ ማ የእሙሩከ ብህ አስሓቡክ የአንተ አስሓቦችህ ባልደረቦችህ የሚያዙህን ነገር ከመተግበር ምን ከለከለ? ወማ የሕሚሉከ ምንድን ነው ስሚያነሳሳህ على لزوم هذه الصورة في كل ركعة بي ركعة وشن صورة عند تيزنا تسقم من دات توات تسقم يدرقه من دنو فقال على إني أحبها أني ودات له آه بعند رواية عندما تو أني ودات له لأنها صفة الرحمن يا الرحمن بهري سلخنا توحيد سلخنا على كنو <laughs> على رغم أنوف المشركين آه. إني أحبها أنا ودات الله فقال النبي صلى الله عليه وسلم حبك إياها أدخلك الجنة الصم وجدت جنة أسكبت وهلالك لكن صورة مالك ف وروى أيضا بدقام يا ورسال ما ما لا كلا أو أوري بخاري وروى البخاري لنا الجمر وروى أيضا سبا البخاري كما عن ابن مسعود رضي الله عنه أنه قال الصندال لقد عرفت النظائر التي كان النبي صلى الله عليه وسلم يقرن بينهن لقد عرفت برقتم ما ያለሁ አለ عبد الله بن مسعود النظائر ቢጤዎችን التي كان النبي صلى الله عليه وسلم يقرن بهن بينهن ነቢዩ صلى الله عليه وسلم በመካከላቸው የሚያቆሯኟቸውን ነዛኢሮች ቢጤዎች በእርግጥም ምን እላለሁ አውቃለሁ ፈዘከረ ከዛ በኋላ ጠቀሰ ዒሽሪነ ሱረተን ሀያ ሱራ ሚነል ሙፈሰሊ ከሙፈሰሎች ነቢዩ ስ ሰለም በአንድ ረክዓ የሚያቆረኟቸው የነበሩ ሀያ ከሙፈሰሎች የጠቀሰ ሙፈሰል ማለት ከምን ያነሳል ብለናል ከሱራ ቃፍ ከዛ ያነሳል ከዛ አንስቶ ማለት ነው ነቢዩ ስ ሰለም በአንድ ረክዓ የሚያቆራኟቸውን ሀያ ጠቀሰ ሱረተይኒ ፊ ኩል ረክዓ ሁለት ሁለት ሱራ በየረካው ነብዩ ሰለላሁ ዐለይሂ ወሰለም ያቆራኟቸው የነበሩ በጊዜው ሲቀሯቸው የነበሩ አንስቷል። ስለዚህ ሁለት ሁለት ሱራ ቢቀር አንድ ሰው ችግር የለውም። ወረዋ ሙስሊሙ ሙስሊም አውርተዋል። አሁንም ሐዲስ ሁዘይፋ የሁዘይፋን ሐዲስ رضي አንሁ ቃለ قال ሰለይቱ صليت مع النبي صلى الله عليه وسلم ذات ليلة عند ليلة نبي عليه الصلاة والسلام ይሄ እንግዲህ ይሄ ነው ከነቢዩ ጋር ሰገድኩኝ አለ ሶላተ ሌል ፈፍተተሐ አልበቀረተ ሱረቱል በቀራ ከፈቱ ፈቁልቱ አልኩኝ የርካዑ ኢንደል ሚአ አሁን መቶኛው ዘንድ በቃ ሩኩ ይወርዳሉ እሳቸው እንግዲህ ገሰገሱ መቶኛው ዘንድ ይወርዳሉ ብዬ በቃ ተስፋ አረኩኝ አለ መቶኛው አያ ላይ ማለት ነው ፈቁልቱ አልኩኝ የርካዑ ኢንደል ሚአ መቶኛው ጋር ሩኩ ያደርጋሉ ثم مضى ቁርአን ثم مضى ከዛ በኋላ አለፉ ፈቁልቱ አልኩኝ ዩሰሊ ቢሃ ፊ ረክዓቲን በቃ እንግዲህ አሁን መቶኛውን ካለፉት ፊ ረክዓ ማለት በአንድ ረክዓ ሙሉውን ሊቀሩት ነው ያሰብኩኝ አለ መቶኛው እንግዲህ የሚሆንላችሁ ይሆንላችሁ ስንት ማለት ነው ይታያችኋል አንድ ሁለት ሶስት አራት፣ አምስት፣ ስድስት፣ ሰባት ልክማል በአንድ ረካ። ይህንን ረሱሉ ስ ላ ሰለም ይቀራሉ ብዬ አሰብኩኝ። እሱ ሀሳቡ እዛ ከዛ በኋላ ይህን ሳስብ እሳቸው ደግሞ ጨመሩና ይሄ ሁሉ በቀራውን ሁላ ቀሩታል። ይሄውልህ እንግዲህ በቀራ እስከሚያልቅ ድረስ ያለውን ይሄው ሁሉ ይህን ቀሩት እ እስከ ሶስተኛ ጁዝ ማለት ነው እንግዲህ እስከዛ ቀሩ አሁን ባያልቅም ምን ይላል ቀጥሎ ثم مضى فقلت يصلي بها في ركعة በቃ እንግዲህ አሁን በአንድ ረካ ሊያሰግዱኝ ነው ብዬ ስል እኛ እኮ የሶስት ቀን ተራዊሃችን ነች እቺ ነገራችንን እየተወዛወዘ እንደ ቄጠማ ማለት فمضى ትተውት ሄዱ ይሄንንም ስተው ፈቁልቱ የርከዑ ቢሃ ቆይ ሩኩ ያደርጋሉ ስል ሱመ እፍተታሐ ኒሳአ ሱረቱ ኒሳ ገቧል። አሁን እንግዲህ ኒሳ ምንድን ነው? ሱረቱ ኒሳ አንዳንዴ ቀደም ተደርጎ ቢቀራ ችግር የለውም ከአሊ መሃል ለዛ ነው ኒሳ የገቡት። ከዛ ፈቀረአሃ ሱረቱ አኒሳ ጨረሱት። ፈቀረአሃ ሱመ እፍተታሐ አለ። ከዛ መለስ ብለው አሊ ኢምራን ጀምረው አሊ ኢምራን ጀምረው ፈቀረአሃ ጨረሱት። የስንት ጊዜ ተራዊህ ነው? የአንድ ሳምንት ተራዊህ ይሄ ልጅ ቀሩት በአንዴ አንድ ረካ ላይ ነው ሰገናል። አንድ ረካ ላይ ነው ወየጁዙ ታዲያ ይኸውልህ እንግዲህ ይሄ ምንድን የሚያሳየው? ይሄኛው በአንድ ረክዓ ብዙ መቅራት ይቻላል። ብዙ ሱራዎች ብዙ ሱራዎች ቢቀሩ ችግር የለውም። ወየጁዙ ይበቃል። ተከራሩ ሱረቲ ሱራን መደጋገም ፊ ረክዓተይኒ በሁለቱም ረክዓ አንድ ሱራ መድገም ደግሞ ይበቃል። በመጀመሪያውም ቁል ሁላሁ አሐድ ያስቀራል ቀራ። በሁለተኛውም ተነሳና ቁል ሁላሁ አሐድ ደግሞ ምንም ችግር የለም። وقد سبق አልፏል حديث أبي هريرة يا أبي هريرة حديث أن النبي صلى الله عليه وسلم قرأ في الفجر صبح ላይ ነቢ ስለ ሰለም ምን አድርገዋል إذا زلزلت الأرض زلزالها የሚለውን ቀርተዋል ፊ ረክዓተይን በሁለቱም ረክዓት ፊልበይኒማ በሁለቱም በሁለቱም ረክዓ በሁለቱም ረክዓ إذا زلزلت ቀርተዋል مسألة زجيجا يكون مسألة بلوال زجيجا إن شاء الله كذلك نمسأل هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين